ሁለተኛው አጀንዳ እንሄዳለን። ሁለተኛው የለቱ ርዕስ እሱን እናያለን። የራዲዮ ንጃሺ ዋና አዘጋጅ አቡ መላይካ ወይንም መሀባ ጀማል አለ የዛሬ አስራ አምስት ቀን የጀመረውን ይጠጥልልናል ሰላማዊ ትግል እንዲሳካ ግባቶቹ እንዳይደናቀፍ ደግሞ ጥንቃቄዎቹ ምንድን ናቸው በሚል ነው። ባለፈው በተለይ እንዲሳካ ግባቶቹን እሱንም በተወሰነ መልክ አይቶ ነበር። እንግዲህ ቀሪዎቹን ደግሞ የምናይበት ሁኔታ ነው። ባለፈው ባነሳንበት ጊዜ ስለ ሰላማዊ ትግል አጠቃላይ የሆኑ ሁኔታዎችን አይተን ከሀገራችን አንጻር ሰላማዊ ትግል እንዲሁም በሰላማዊ ትግል የሚታገሉ የፖለቲካ ድርጅቶቻችን ያለባቸው የአካሄድ ችግርና አንዳንድ ነገሮችን አንስተን ለምንድን ነው የሚለውን ነገር በተወሰነ መልክ ለመመለስ ተሞክሯል። መደረግ ያለባቸው ነገሮች ምንድን ናቸው? ጥንቃቄዎች የሚለውን እንግዲህ ዛሬ እንደሚያነሳልን ቃል ገብቷል። እኛም ወደ በኋላ ላይ በጥያቄና መልስ እንደዚሁ ውይይትን እያሰፋ ነው እንሄዳለን። በተለይ የነጋንቲን ተሞክሮ በማንሳት ሰፊ የሆነ እጅግ በጣም ግሩም የሆነ ውይይት ማድረጋችን ይታወሳል። ጉዞው ረጅም ነው አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ ይደር የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። ብስሚላህ ረህማን ረሂም ጀዛክላ ኸይር እንደተባለው የሰላማዊ ትግል እንዲሳካ የሚያስፈልጉ ነገሮች እና ያንን ደግሞ ለእንቅፋት ሊሆኑ የሚችሉ ነገሮችን እያነሳን እየተወያየን ነበር። ይህ ባለፈው ጊዜ ያነሳ ነው ምንድነው የሰላማዊ ትግል ጥንካሬዎቹ ምንድናቸው ማለትም ሰክሰስፉል እንዲሆን የሚያደርጉ ጥንካሬዎች ምንድናቸው የሚሉትን ነገሮች እየተወያየን ነበረና የተወሰኑትን አንስተን የተወሰኑትን ሳናነሳ ነበረ ያው ለዛሬ አስተላለፍ ነው። እንግዲህ ባለፈው ጊዜ ያነሳናቸው ነጥቦች መካከል አንደኛ የሰላማዊ ትግል ጥንካሬዎቹ የሞራል የበላይነቱ ነው ብለን ነበር። የሞራል የበላይነት ስንል ምን ማለታችን እንደሆነ ገልጸናል ማለት ነው። ከዛም ከፍተኛ ቁጥር ያለው ሰው ማሰባሰብ መቻሉ የሚለውንም እንዲሁ የተለያዩ ምሳሌዎችን በማንሳት እና ቁጥሩ ከፍተኛ ቁጥር ማሰባሰብ ያለውን አሁንታዊ ሚና በዚህ ትግል ዙሪያ እሱንም ለመነጋገር ሞክረናል። ሌላው የተለያዩ ህብረተሰብ ክፍሎችን ማሰባሰብ መቻሉ ማለትም የተለያዩ ብሔሮች እንዲሁም በተለያየ ደረጃ ላይ የሚገኙ ማለት ከኢንቴሌክቹዋልም ከነጋዴውም እንዲሁም ከተራውም ህዝብ ከወዛደሩም ከምኑም የተለያዩ አይነት ሰዎችን ማሰባሰብ መቻሉ ያለውን ከፍተኛ ሚና የአሜሪካንና የ civil right movement እንዲሁም የጋንዲን በጋንዲ የተመራውን የህዝብ ሰላማዊ ትግል ምሳሌ እያደረግን ተነጋግረናል። ከዛ ደግሞ በአራተኛ ደረጃ ጉዳዩ በቀጥታ ከሚመለከታቸው ውጭ ያሉ ሰዎችን ድጋፍ ማግኘት መቻሉ የሚለውንም እንዲሁ የተለያዩ ምሳሌዎችን አንስተን ተነጋግረናል። ለምሳሌ የጥቁሮችን የ civil right movement ነጮች መቀላቀላቸው የነበረውን አዎንታዊ ሚና ተነጋግረናል ማለት ነው። ከዚያ ደግሞ እንግዲህ በውስጣዊ ቅራኔ ፍትጊያ ውስጥ አለመግባታቸው የሚለውንም እንዲሁ አንስተን ገልጸናል። እንግዲህ ያንን ከተነጋገርን በኋላ ነበረ ያቆም ነው። አሁን እንግዲህ ከዛ ቀጥላለሁ ማለት ነው። ሌላው እንግዲህ ጥንካሬው ምንድን ነው? እንግዲህ በአንድ ሀገር ውስጥ የተለያዩ ፖለቲካ አመለካከቶች አሉ፣ የተለያዩ ፖለቲካ ፓርቲዎች አሉ እና እነዛ ፓርቲዎች ለራሳቸው ጥቅም ማለት ፓርቲዎች የሚፈልጉት ስልጣን ላይ መውጣት ነው። ስልጣን ላይ ለመውጣት ደግሞ ዴሞክራቲክ ከሆኑ ዴሞክራቲክ ከሆኑም አልሆኑም ብቻ በአጠቃላይ ሰው mobilize ማድረግ ይፈልጋሉ። even dictator ኦች ቢሆኑ ከቻሉ እኮ ሰውን mobilize ማድረግ ቢችሉ ደስ ይላቸዋል። ግን ሰውን mobilize ማድረግ ስለማይችሉ በእምነት ስለማይከተላቸው ነው ጉልበት የሚጠቀሙት እና በዚህ process መካከል ፍትጊያዎች አሉ እና የሰላማዊ ትግል ሰክሰስፉል እንዲሆን ራሱን ከነዚህ አይነት ፍትጊያዎች ገለል ማድረግ ይኖርበታል ማለት ነው። ምክንያቱም በእነዚህ ፍትጊያዎች ውስጥ ከገባ ሊከተል የሚችል አሉታ የሆነ ነገር አለበት ማለት ነው። ለምሳሌ የእንግሊዝን የህንድን ጉዳይ ብንመለከት እንግሊዞች ለምሳሌ ወግ ሆነ ይሄ ሌበር ፓርቲዎች ሁለቱም ቢሆኑ ህንድን በቅኝ ግዛት በመግዛቱ ጥያቄ ላይ ምንም አይነት መሰረታዊ የሆነ ልዩነት የላቸውም። ነገር ግን አገሪቱ ባለው ፖለቲካ ጨዋታ ላይ የማለት የህንድ የነጻነት ትግል ብዙ ሚና ነበረው እና ያንን ሚና ለራሳቸው የፖለቲካ ጥቅም ለማድረግ ከፍተኛ ሙከራ አድርገው ነበር። እንዲሁም አሜሪካንን ብንመለከትም በተለይ civil right movement ኡን ሪፐብሊካኑም ሆነ የዲሞክራቲክ ፓርቲ እና እነሱ በእነሱ እነሱ በጣም ከፍተኛ ሙከራ አድርገው ነበረ። ማለትም ይሄንን የጥቁሩን ትግል own ለማድረግ ባለቤት ለመሆን ማለት ነው። አላማው ያው የራሳቸውን የፖለቲካ ጥቅም ለማስከበር ነበር። ነገር ግን እነዚህ መሪዎች ይሄንን ጨዋታ ስላወቁበት ለዛ ሰለባ አልሆኑም ማለት ነው እና ወደ ኢትዮጵያም ጉዳይ ወደ ኢትዮጵያም ስንመለከት የምናየው ነገር ተመሳሳይ ሁኔታ ድምጻችን ይሰማ ትግሉ ሲጀምር አላማው ምን እንደሆነ የተነሳበትን አላማ clear አድርጎ ነበር ያስቀመጠው ክሊር አድርጎም ስላስቀመጠው ነገሩ የሃይማኖት እንጂ ምንም አይነት የፖለቲካ ፖለቲካ ስንል በተለይ የፓርቲ ፖለቲካ ጋር የተያያዘ አለመሆኑ የትኛውንም የፖለቲካ ፓርቲ የሚደግፍ ወይንም የሚቃወም አለመሆኑ እና ይሄ በአጠቃላይ የሰብአዊ መብት አካል የሆነው የሃይማኖት መከበር በሱ ላይ ያተኮረ ነበር። ያንን ማድረጉ ያደረገው በርካታ ነገር ነበር። ከዛ ውስጥ መካከል even የኢህአዴግ አባላት የሆኑ ሰዎች እንኳን ይሄንን ትግል support እንዲያደርጉት ያደረገበት ሁኔታ ነበር። ምናልባት እንደምታስታውሱት መጀመሪያ አካባቢ የሙስሊሙን ትግል በመደገፍ የኢህአዴግ የፓርቲ አባላቶች demonstrate ያደረጉበት ሁኔታ ነበር። እንደውም መንግስት እየሰበሰባቸው ሁሉ እናንተ እንዴት ነው ፓርቲያችሁን ነው እንጂ መደገፍ ያለባችሁ ምናልባት እያለ እስከ ማስፈራራት ሁሉ የደረሰበት ሁኔታ ነበር ምናልባት አስታውሱ እንደሆነ በተከታታይ ብዙ ስብሰባዎችን ጠርቶ ብዙ ስብሰባዎች ላይ የፓርቲው አባላት የሆኑ ሙስሊሞች ይህንን ትግል እንዲያኮላሹ ከፍተኛ ጥረት ተደርጓል እና በተለይ እንግዲህ አዲስ አበባ ሜር የነበረው ኩማ ደመቅሳ ያደረጋቸው ነገሮች ያው ብዙዎቻችሁ የምታስታውሱት ነው እና ያ ሙከራ በዛን ጊዜ ቢያንስ ሊከሽፍ የቻለበት ዋና ምክንያት ምንድን ነው? ይሄ ትግል ሰላማዊ የመብት ማስከበሩ ትግል totally focus ያደረገው በዚህ ሌላ ይሄ የፖለቲካ ግርግር ውስጥ ወይም የፖለቲካ conflict ውስጥ ሳይገባ ሙሉ በሙሉ በዚህ ባነሳቸው ጥያቄዎች ላይ ትኩረት ለማድረግ ነው እና ያው ያለውን ፖዘቲቭ የሆነ ሚና ማለት ውጤቱ እንግዲህ የተመለከትነው። እና ይሄ በጣም essential የሆነ ነገር ነውና ለምሳሌ በአሜሪካ ላይ ብንወስድ በ civil right movement ላይ አንዳንድ issue ዎች ነበሩ። ለምሳሌ የቪየትናም ጉዳይ ነበር። የቪየትናም ጉዳይ በጣም የጥቁሮቹ የ civil right movement አስመልክቶ በጣም መሪዎቹ ከፍተኛ የሆነ አጣቂ ውስጥ የጨመረ ጉዳይ ነበር። ምክንያቱም እንደምታውቁት ይህንን የቪየትናም ጦርነት የሚቃወሙ ነበሩ። ለምሳሌ የነ ማልኮም ኤክስ የነ መሐመድ አሊ እነሱ በጣም ተቃዋሚዎች ነበሩ እና ያኔ በሚቃወሙበት ጊዜ የነበረው ሪያክሽን እንትን ነበር። በጣም serious የሆነ ሪያክሽን ነበረ እና almost outcast የሆኑበት ሁኔታ ነበረ። መሐመድ አሊም ሆነ የማልኮም ኤክስ እንዲሁም የዚህ የ Nation of Islam movement ማለት ነው እና በጣም መጀመሪያ አካባቢ በጣም አስቸጋሪ ነበር። ያም የሆነበት historical reason አለ። ምንድነው? ጥቁሮች ወደ ጦር ሰራዊት ውስጥ ለመካተት በጣም ከፍተኛ ትግል አድርገዋል። ምክንያቱም ጦር ሰራዊት ውስጥ እንዳይገቡ exclude ሆነው ነበር። ነጩ አያስገባቸውም ነበር። ጦር ሜዳው ወታደርነት እንዲቀጠሩ አይፈቅድላቸውም ነበርና ወደ ወታደርነት ለመግባት ከፍተኛ ትግል ነው ያደረጉት። ማለትም ወታደር የመሆን መብታቸውን ለማስከበር እና ይሄ ነገር ደግሞ በጣም በዚህ በጥቁሩ የ civil right movement በአጠቃላይ ማለት ይሄ particular ማርቲን ሉተር ኪንግ ጋራ በተያያዘው ብቻ ሳይሆን ከዛም በፊት በነበረው ሁኔታ ላይ ከፍተኛ ትግል የተደረገበት ነበር እና ከዛ ከፍተኛ ትግል በኋላ የተገኘውን መብት reject እንዳደረጉት ነበር የተቆጠረውና ከፍተኛ አጣብቅኝ ውስጥ የጨመራቸው ሁኔታ ነበርና civil right movement መሪዎች በዚህ ጉዳይ ላይ የሚይዙት አቋም በትግላቸው ሂደት ላይ ሊኖረው የሚችለውን አሉታዊ ተጽዕኖ ተረድተው በዛን ጊዜ እንግዲህ የወሰዱት አቋም ትግሉ ስኬት ሚና ተጫውቷል ማለት ነው እና ያንንም ደግሞ በኋላ እንመለከተዋለን። ድካሚ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት ሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈር ጥንቃቄ የሚሻ ማሰብ ሳናቋርጥ ምንድን ነው አንድ ትግል እንደሚባለው እስከ ድል ደጃፍ ድረስ እንዲደርስ ብዙ መሰናክሎች አሉበት እና እነዛን መሰናክሎች ለማለፍ በጣም ጥንቃቄ የሆነ የተሞላበት አካሄድ የግድ ያስፈልጋል ማለት ነው እና ይሄንን እንግዲህ ምናልባት እንደው ከኢትዮጵያ ሁኔታ ጋር ስንመለከተው ቅድም እንዳልኩት ብዙ directly በተለይ መጀመሪያ አካባቢ ከነበረው አገራችን ውስጥ ሲካሄድ ከነበረው እንዲሁም ደግሞ በአሁኑም ሰዓት ቢሆን ድምጻችን ሲሰማ totally ወደ በጥያቄው ላይ ትኩረትን በማድረግ በሌሎች ጉዳዮች ውስጥ የሚይዛቸው አቋሞች ያንን የተነሳበትን ዓላማ እንዳያደናቅፈው አላለም ያሉትን ደካማና ጠንካራ ጎኖች በሙሉ እየተመለከተ የሚሄድ ይመስላል። ግን በአሁኑ ሰዓት እንደምታውቁት የድምጻችን ይሰማ ወይንም በድምጻችን ይሰማ ስም የሚንቀሳቀሱ በጣም በርካታ organization ኦች አሉ በየቦታው እና በዛ እንግዲህ እነዛ ወገኖች ምን ያህል ድምጻችን ይሰማን represent ያደርጋሉ የሚለው እንግዲህ ራሱን ራሱን የቻለ አንድ discussion ነው። ግን ምንድነው የድምጻችን ይሰማ የድጋፍ ኮሚቴ ወይንም ደጋፊ እየተባሉ የሚሄዱ አሉ። ወይንም ደግሞ ድምጻችን ይሰማ በስቶኮልም ድምጻችን ይሰማ በዋሽንግተን ድምጻችን ይሰማ በጀርመን እንደዚህ የተባለ የሚባሉ አሉ እና እነዛ እንግዲህ የመጀመሪያ የስማቸው መግቢያ ድምጻችን ይሰማ ስለሆነ ያ ማለት እንግዲህ ለኛ የሚታየን ምንድነው የሙስሊሙን ጥያቄዎች ማለትም እነዛ ሶስት ጥያቄዎች ዩኒት የሚለውን ይሄንን የሙስሊሞችን ጥያቄ ይዘን እንሄዳለን ማለት ነው እንግዲህ አንድ ደጋፊን ቡድን ምንም ቢሆን በድምጻችን ሲሰማ ሲንቀሳቀስ ማለት ነውና ዋናውን መሪዎች እንደግፋለን እንዲሁም ደግሞ በዋናዎቹ መሪዎች ተክተው በአሁኑ ሰዓት ትግሉን እየመሩ ያሉትን ወገኖች እንደግፋለን ስንል የነሱን አካሄድ መከተል ይኖርብናል ማለት ነው። አካሄዳችን የነሱን አካሄድ የተከተለ የነሱን አካሄድ ደግሞ የማያደናቅፍ መሆን ይጠበቅበታል ማለት ነው እና ይሄንን መርህ እንትና አድርገን መሰረት አድርገን በተለይ በልዛችን ይሰማስም በዲያስፖራ ውስጥ ያለ ያለውን እንቅስቃሴ ስንገመግመው ቀደም ብለን ካቀረብናቸው የተለያዩ የትግል ልምዶች ጋር ስንመለከት አንዳንድ ችግሮች እንዳለበት ይታያል ማለት ነው እና ምንድነው እንግዲህ ይሄ ማለት የኔ ኦፒኒየን ነው እና በተለይ በዲያስፖራ ያለው እንግዲህ የሙስሊሙን ጉዳይ እንደዚህ በመሪነት ዘናል የሚል ወገኖች እያደረጉት ያለውን እንቅስቃሴ እንግዲህ ይሄ የትግሉን የሰላማዊ ትግልን እንቅስቃሴ መርህ አንዳንዶቹ ከግንዛቤ ውስጥ የጨመረ አይመስልም። ምክንያቱም አክሽኖቹ ናቸው እና አክሽኖቹ ናቸው። እነዛ አክሽኖች ደግሞ መሰረታቸው ምንድነው ስንል ይሄ የድምጻችን ሰማ የተነሳበትን ትግል የመረዳትና ስትራቴጂውን የመገንዘብ ከዛ ደግሞ በዚህ ሂደት መካከል እነሱ የሚያደርጓቸው ነገሮች የሚኖራቸውን ሚና በትክክል ካለመገንዘብ የተነሳ ይመስላል እና እና በነዛ በነዛ ጉዳዮች ላይ ብዥታዎች ያሉ ይመስላል እና ብዥታዎቹ ለምንድን ነው የተፈጠሩ ስንል እንግዲህ ያው ቀደም ብዬ እንዳልኩት ጥያቄዎችን ባህሪ ያለመረዳት ነው። እንዲሁም ደግሞ ትግሉ እየተከተለ ያለውን ስትራቴጂ አለመረዳት እንዲሁም እየተወሰዱ ያሉ እርምጃዎች ከትግሉ ላይ ሊያሳድሩ የሚችሉትን ተጽዕኖ በተገቢ መልኩ አለመገንዘብ ነው። እንግዲህ እነዚህ ናቸው በተለይ በዲያስፖራው በኩል እየደረጉ ያሉ የድጋፍ እንቅስቃሴዎች ከቀደም ብለን ከገለ ሰላማዊ ትግል ሂደት አንጻር ሲታይ አስፈላጊ የሆኑ criteria ዎችን ያላሟላ ነው ልንል የቻልንበት ማለት ነው። አሁን እንግዲህ እስካሁን እየተነጋገርን ምንድን ነው በሰላማዊ ትግል አንደኛ ለምን successful ይሆናል የሚለውን ነገር ነውና የተለያዩ ቅድመ ሁኔታዎች አሉት። እነዛ ነገሮች successful እንዲሆኑ እነሱን ነጥቦች ነው እያነሳን ያለ ነው። ጉዞው ረጅም ነው፣ ጉዞው ረጅም ነው፣ አስቸጋሪ መንገድ ትርግት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች ሚዳላ አስቸኳይ እንዲሆን እናስብ ጠቅላላ እንግዲህ ሌላ ምንድነው ይሄ ትግል በተለይ እንግዲህ አሁን ቅድም እንደገለጽኩት ማለት እንግዲህ በሰላማዊ ትግል ማለት የሚታገለው ከሌላ አንድ ወገን ጋር ብዙ ጊዜ ከመንግስት ጋር ነው እና መንግስት ደግሞ ያንን ትግል ለማኮላሸት ይፈልጋል ናቸዋል እና ያንን ትግል ለማኮላሸት የተለያዩ ስትራቴጂዎች ስትራቴጂዎች ይጠቀማል ማለት ነው ልክ እነዚህ ታጋዮቹ እንደሚጠቀሙት ሁሉ እሱ ይጠቀማል ስለዚህ ይሄንንም ነገር ከግንዛቤ ውስጥ መጨመር የግድ ነው ማለት ሰላማዊ ትግልን የሚያደርጉ ወገኖች ያን ይሄንን ከግንዛቤ ውስጥ መጨመር አለባቸው። ማለትም መንግስትም የነሱን እንቅስቃሴ ለማኮላሸት የራሱን እንቅስቃሴዎች እንደሚያደርግ እና ስለዚህ በተቻለ መጠን እንግዲህ ስትራቴጂው ምንድነው? ይሄ የቀረቡትን ጥያቄዎች compromise የሚያደርጉ ነገሮችን ማስወገድ ነው። እንግዲህ ምንድናቸው እነዚህ የሚቀርቡ ጥያቄዎችን compromise የሚያደርጉ ብለን ደግሞ ስንመለከት አንዳንድ ነጥቦችን ማንሳት እንችላለን። ለምሳሌ ቀደም ብዬ የገለጽኩትን የአሜሪካን civil right movement እንቅስቃሴ ብንወስድ አሁን ቬትናም ላይ የነበረው ወይም ቬትናም ላይ ጦርነት መነሳቱ ብዙ የማይደግፉት የሚቃወሙት ሰዎች ነበሩ። ነገር ግን ቀደም ብዬ እንዳልኩት እነዚህ እነዚህ ጥቁሮች military ውስጥ የመግባት መብታቸውን ለማስከበር ብዙ ታግለዋል። ከዛ በኋላ እንግዲህ አሁን ለምሳሌ ይሄ ሲቪል ራይት ሙቭመንቱ ይሄ የቪየትናም ጦርነት ተገቢ ጦርነት አይደለም። ልክ እንደነ መሐመድ አሊ እንዳሉት ይሄ በጥቁሮች ላይ የነጮችን የበላይነት ለማስፈን የተደረገ ጦርነት ነው እንጂ ቪየትናም ከኛ ከአሜሪካ ጋር ምንም አይነት የሚያገናኛቸው ነገር የለምና አትዋጉ ቢሉ የሚከተለው ምንድነው ያ ነገር simply ወደ ምን ሊተረጎም ይችላል? ይሄውላችሁ ይሄ እንደ ለሀገራቸው ሎያል ያለ መሆን ከዛ አይነት ነገር ሊተረጎም ይችላል እና ያ ነገር ደግሞ እንግዲህ sensitive ነው እንደየሀገሩ የተለያየ culture ቢኖርም አሜሪካን ሀገር ሁላችሁም እንደምታውቁት በአንደኛ ደግሞ በህግም የተከለከለ ነው military service አለማድረግ ከዛ በኋላ ደግሞ እንግዲህ politically cost የሚያደርግ ነገር ነው። እንደምታስታውሱት መሐመድ አሊ ለምሳሌ ይሄ እዛ ጦርነት ለመሳተፍ ፈቃደኛ ባለመሆኑ አምስት ዓመት እስር ተፈርዶበት ነበር። እንዲሁም ያው የቦክስ ሻምፒዮንነቱ እንዲነሳና እንዳይወዳደር ለረጅም ጊዜ የተደረገበት ሁኔታ ነበር እና ያ ምለው personal cost ነው። ነገር ግን በዚህ civil right movement ከ movement ኡ እንደዚህ አይነት ነገር የሚመጣ ግን በአጠቃላይ ምንድነው የሚሆነው serious የሆነ የፖለቲካ ኮንስኩንስ ይኖረው ነበር ማለት ነው እና እንግዲህ የሙስሊሞችንም ትግል ስንመለከት ከዚህ አይነት ከተጀመረ ጊዜ አንስቶ በጥያቄዎቹ ላይ ብቻ focus በማድረግ ያው የጥያቄዎችን ኢንተግሪቲ ኮምፕሮማይዝ ሳያደርግ የቆየበት ሁኔታ ነው ያለው እና እንግዲህ በሌላ በኩል ይሄ የድምጻችን ይሰማ ትግል በአሁኑ ደረጃ ላይ ያለበትን ሁኔታ መመልከት ምናልባት ያስፈልግ ይሆናል ማለት ቅድም እንደገለጽኩት በተለይ በዲያስፖራ አካባቢ ያለውን ሁኔታ ማለት ነው እና ከዚህ አንጻር ማለት ጥያቄዎቹን ኢንተግሪቲ ኮምፕሮማይዝ የማድረግና ያለማድረግን ሁኔታ ስንመለከት ቀደም ብለን ነው እንግዲህ ጥያቄዎች compromise እንዳይሆኑ የሚያስፈልጉ ቅድመ ሁኔታዎች አሉ እና ከዛ ተነስተን በአሁኑ ሰዓት ለምሳሌ በዲያስፖራ በኩል እየደረገ ያለው ነገር መገምገም የምንችል ይመስለኛል እና በዛም ጉዳይ ላይ እንግዲህ በእኔ በኩል አንዳንድ ችግሮች ያሉበት ይመስለኛል። ማለትም ጥያቄዎቹ ሰምሃ ኮምፕሮማይዝ የሆኑ የሚመስልበት ሁኔታ አለ። ያም ምንድነው ጥያቄው ማለት የሙስሊሙ ጥያቄና የሙስሊሙ ትግል ከሌሎች ሀገራዊ ጥያቄዎች ጋራ somehow የተቀላቀለበትና አንዳንድ ጊዜም ዲፊውዝ የሚሆንበት ሁኔታ አለ። አንዳንድ ጊዜ ደግሞ ቦግ የሚልበት ሁኔታ አለ። እንግዲህ ያንን የሚወስነው ምንድነው ማለት ነው በወቅቱ ያለው የፖለቲካ ትኩሳት ነው ማለት ነው እና ያ ከሆነ በጣም አስቸጋሪ የሚሆንበት ሁኔታ አለ። እንግዲህ ባለፉት የተለያዩ ጊዜያቶች የተመለከትነው ነገር አለ። ለምሳሌ የሳውዲ ጉዳይ ሲነሳ እንዲሁም እንዲሁም በዚህ በኦሮሞ ጉዳይ ዙሪያ ከፍተኛ ውይይት በደረጉበት ጊዜያቶች ውስጥ ያየናቸው ነገሮች አሉ። ማለት አንደኛ ይሄ የድምጻችን ሲሰማ ትግል በተለይ በዲያስፖራው ነው። እዚህ ላይ ትንሽ ለየት አድርገን ማየት ያስፈልገን ይሆናል። ምናልባት ይህንን ነገር ክሊር አድርጌ አላስቀመጥኩትም ይሆናል። ድምጻችን ይሰማ ያ ዋናው ድምጻችን ይሰማ እንዳለ ሆኖ ነገር ግን በድምጻችን ይስተማ ደጋፊነት የሚንቀሳቀሱ ደግሞ የተለያዩ እንቅስቃሴዎች አሉ በዲያስፖራው በኩል እና በተለይ አሁን የምላቸው ነገሮች እነዚህ በደጋፊነት የሚንቀሳቀሱ ወገኖች የሚያደርጓቸው ነገሮች ነው እና ማለት እነሱ ደግሞ በጣም ሚና አላቸው ለምሳሌ አንድ ጊዜ ጋንዲ እዚህ ሰላማዊ ትግል እንቅስቃሴን በሚያደርግበት ጊዜ የተወሰነ ክፍል የሱ ማለት የሱ ትግል ደጋፊ ነን የሚሉ ናቸው። ነገር ግን ሄደው action ወሰዱ እና የተወሰኑ ፖሊሶችን ምናምኖችን ገደሉ ማለት ነው እና ያን ጊዜ ሂወዝ ሶ so ጋንዲ እና ይሄ ትግል መቆም አለበት ብሎ ለተወሰነ ጊዜ ያስቆመበት ሁኔታ ነበር እና ምክንያቱም እናንተ በቃ እንትን አይደላችሁም ገና አልበሰላችሁም ሰላማዊ ትግልን የሚያስፈልገውን መስዋዕትነትን ለመክፈልም ሆነ ወይንም የሱን አካሄድ ለመከተል ዝግጁ አይደላችሁም ማለት ነው ብሎ ያስቆመበት ሁኔታ አለ። ምክንያቱም እሱ ከሱ ወጣ ብለው እንግዲህ እንደዚህ አይነት action በመውሰዳቸው ማለት ነው እና የነሱ action የእሱን አካሄድ compromise ሊያደርግ የሚችልበት ሁኔታ ስላለም ነው ያንን gap ሊወስድ የቻለው እና ምናልባት አሁን እነዚህ ደጋፊ እንቅስቃሴዎች ምንም እንኳን ከዋናው ድምጻችን ሰማ ጋራ ቀጥተኛ የሆነ ግንኙነት ባይኖራቸውም እንኳን የሚያደርጓቸው አንዳንድ ነገሮች ዋናውን ድምጻችን ሲሰማ አካሄድ ላይ ተጽዕኖ ሊኖራቸው እንደሚችል ክሊር ነው። ለምሳሌ እንዳያችሁት መንግስት ብዙ ጊዜ ይሄ ድምጻችን ሲሰማ ትግል የፖለቲካ ከኋላ የተሸከመው ፖለቲካ አለ እያለ የሚያሳየው ብዙ ጊዜ ያው በዚህ በዲያስፖራው የሚደረጉትን ነገሮች ነው። የሌላ የውጭ እጅ ያለበት ምናምን ምናምን እያለ የሚናገረው በሙሉ ድምጻችን ሲሰማ ያመጣው ነገር ሳይሆን የውጭ ሰዎች ማለት የውጭ ዲያስፖራው የሚያደርጋቸውን እንቅስቃሴዎች ነው። አሁን ብዙ ጊዜ ስንት ጊዜ ነው ያቀረቡት? አሁን ያ ዋሽንግተን ውስጥ የመጡት የ Egypt ኡ ሼህ የተናገሩትን ነገር አሁን እሱ በጣም ብዙ ጊዜ እሱ አሁን እንደ ትልቅ argument ነው በኢህአዴግ እየተወሰደ እንደ ትልቅ argument እና ሌላ ቀርቶ ኢህአዴግም ተከታዮቹን በየስብሰባው በየምኑ የውጭ ሰው እዚህ መጥቶ ምን እንደዚህ ነው የሚባለው እና አላለም ይሄ ምንም እንኳን ሁለቱ የተገናኙ ባይሆንም አንዱ አንዱ ላይ ተጽዕኖ አያሳድርም ማለት አይደለም ምክንያቱም ቀደም ብዬ እንዳልኩት መንግስት እሱም በበኩሉ ይሄ የሚደረገውን እንቅስቃሴ ለማክሸፍ ጥረት ስለሚያደርግ ማለት እና ስለዚህ አንደኛው አንደኛው ላይ ያለው ተጽዕኖ ግልጽ ስለሆነ ነው ለዚህ ነው እኔም እዚህ ላይ ላነሳ የተገደድኩት ማለት ነው። ሌላው ምንድነው እንግዲህ ይሄ ፍጹም ሰላማዊ መሆኑ ነው። ሰላማዊ ትግል እንግዲህ ፍጹም ሰላማዊ ነው ስንል passive ነው ማለት አይደለም። passive resistance ነው ማለት አይደለም። በጣም active የሆነ resistance ነው። ምክንያቱም ብዙ ጊዜ ሰው ሰላማዊ ትግል ሲባል ዝም ብሎ ቁጭ ማለት ወይንም ምናምን ብቻ አድርጎ መውሰድ የለበትም። በጣም active የሆነ እንትን እንቅስቃሴ ነው ሰላማዊ ትግል። ለምሳሌ አንዳንድ ምሳሌዎች መውሰድ እንችላለን። ለምሳሌ በጋንዲ የተመራውን የህንዱን እንቅስቃሴ ብንመለከት በጣም active ነበረ። ማለትም መንግስት action እንዲወስድ provoke ያደርግ ነበር ማለት ነው። ምክንያቱም የህዝቡን መብት ነፃነት አሰርትን ማድረግ አለበት እንጂ ዝም ብሎ አላለም በመንግስት ሊወሰዱ የሚችሉ እርምጃዎችን ብቻ ቀደም ብሎ አስቦ ከነዛ በመነሳት እንቅስቃሴዎችን የማቀድ ነገር ብቻ አልነበረም ማለት ነው እና እንቅስቃሴውን ፕላን የሚያደርጉትም የሚመሩትም የእንቅስቃሴውን form ም ሆነ እንትን scope የሚወስኑት ራሳቸው እነ ጋንዲ ነበሩ እና የተለያዩ እንቅስቃሴዎችን ወስደዋል። በጣም epic የሆኑ ለምሳሌ ልብስ ሰብስቦ የማቃጠል ሁኔታ ለምሳሌ ይሄ በዛን ጊዜ ብዙ የምዕራባውያን ልብስ ነበር የሚለበሰው እና ሰው በተለይ ይሄ ትንሽ አላ ደስታተስ ሲምቦል ጭምር ስለሆነ ብዙ ሰው እንደዛ ነበር የሚያደርገው እና ጋንዲ ይሄ እኮ እናንተ የምትገዙት ልብስ አንደኛ የኛ ጠላት የሆነው ማለት እሱ እንኳን ጠላት የሚል ቋንቋ አይጠቀምም፣ ግን የኛ ገዢዎች የሆኑት እንግሊዞች እንግሊዞችን የሚጠቅም ነው በአንድ በኩል ምክንያቱም የእነሱን culture ም ሆነ እንዲሁም ደግሞ ያው material እኛ ላይ dump ያደርጉታል። በሌላ በኩል ደግሞ ህዝባችን ደግሞ የሚሰራቸው traditional ልብሶች አሉ። እነዛ traditional ልብሶች የሚገዛቸው ካጡ እነዛ ሰዎች አንኤምፕሎይድ ይሆናሉ ማለት ነው እና በሁሉም በኩል ቢታይ ኪሳራ ነውና ትርፍ የለውም ብሎ ከአሁን በኋላ ይሄን የምዕራባውያን ልብስ አውልቃቸው አቃጥሉ፣ ከአሁን በኋላ የህንድን traditional ልብስ ብቻ ልበሱ ብሎ ያው ባቀረበው ሀሳብ መሰረት ሰው እንደ ተራራ ቆልሎ ልብሱን አቃጥሎ ከዛ በኋላ የ traditional የሆነውን ልብስ መልበስ የጀመረበት ሁኔታ አለ። ይሄ በጣም ትልቅ ነው። በአንድ በኩል ሲምቦሊክ ቫልዩ አለው በጣም በሌላ በኩል ደግሞ የእንግሊዝ ኢኮኖሚ ላይ በጣም ከፍተኛ የሆነ ተጽዕኖ አሳድሯል። በጣም እንግሊዝ ሀገር ላይ ይሄ ይሄ መሆኑ ምክንያቱም ወደ እንግሊዝ በጣም ከፍተኛ ቁጥር ያለው ልብስ ነበር እየተሰፋ ከእንግሊዝ እና እንግሊዝ ውስጥም ከፍተኛ የሆነ የኢኮኖሚ ቀውስ ያሳድረበት ሁኔታ ነበር ማለት ነው። ሌላ ለምሳሌ የጨው የማምረቱን ሁኔታም እንደ ምሳሌ ልንወስደው እንችላለን እና ጨው ከህንድ ባህር ነው የሚወጣው። ህንድ የኛ ነው። ስለዚህ ጨውን እኛ አውጥተን የመጠቀም መብት አለን ብሎ ጨው እንዲያወጡና ያንን ነገር እንዲጠቀሙበት ያደረገበት ሁኔታ አለና ያ ያው መንግስት provoke ያደርጋል። ግን ይሄ አስፈላጊ የሆነ ይሄ ትግል ወደ ግብ እንዲደርስ የግድ action ኦችን መውሰድ አስፈላጊ ስለሆነ ምክንያቱም ትግሉ ጫና ማሳደር ነው በተለያዩ መልኩ አንደኛ በሰልፍም በምናምንም ሰላም መንሳት ነው። ሌላ ደግሞ እንግዲህ የኢኮኖሚ ተጽዕኖ አለ። የተለያዩ መንገዶች አሉ ሰላማዊ ትግል እሱ እንግዲህ ዝርዝሩ አለ። የተለያዩ በተለያዩ አይነት መንገዶች ትግሉ ሊካሄድ ይችላል ማለት ነው እና ዋናው ነገር ምንድነው የሰላማዊ ትግል ማለት ሰላም ሲባል passive resistance ሳይሆን active መሆኑን ለማስቀመጥ ነው። እንዲሁም የአሜሪካን የሲቪል ራይት ሙቭመንት ብንወስድ እንዲሁ ከፍተኛ የሆነ እንቅስቃሴ ነበረ። ለምሳሌ ሰልፍ ነበረ። እንዲሁም ብዙ የሎቢ ስራዎች ሰርተዋል። እንደገና ቦይኮት ነበር። ለምሳሌ ምናልባት ታስታውስ ይሆናል ይሄ ባስ ቦይኮት ያደረጉበት ሁኔታ ነበረ። እንደውም ራሱ ትግሉ ለመጀመሩ አንዱ መነሻ የሆነው አውቶቢስ ላይ የተጣለው ማዕቀብ ነበርና ያ ትልቅ የሆነ demonstration ነበር እና ዋናው ነገር ምንድነው ሰላማዊ ትግል ማለት ዝም ብሎ መቀመጥ ሳይሆን action ኦችን መውሰድ ነው ግን ሰላማዊ የሚያደርገው ምንድነው ግን ያንን action ኦች በሚወስድበት ጊዜ ከመንግስት ምላሽ ይመጣል የሚመጣው ምላሽ ብዙ ጊዜ ምን አይነት ምላሽ ነው የዱላ ምላሽ ነው የመግደል ምላሽ ነው የመሳሰሉት ነው እና ሰላማዊ ትግል ማለት እንግዲህ የመንግስትን ዱላ ተቀብሎ ማስተናገድ ነው። ግን ማስተናገድ ሲባል በተመሳሳይ መልኩ ሳይሆን ዱላ ዱላን በዱላ ወይንም ጥይትን በጥይት ሳይሆን ዱላን ተቀብሎ መሄድ ነገር ግን ተመልሶ ደግሞ እንደገና መጥቶ እዛው ዱላ ለመቀበል ተዘጋጅቶ መሄድ ነው እና ዋናው ምንድነው የሱ መፈክር የነበረው እኛ መልሰን አንመታቸውም ግን እነሱ ሲመቱን እኛ ላይ በሚያሳድሩት ስቃይ የራሳቸውን ኢፍትሃዊነት እንዲያዩ ማድረግ ነው ያ ደግሞ ይጎዳቸዋል ሁሉ ጦርነት አስ ኦል ፋይቲንግ ሀርት ሁሉ fighting እንደሚጎዳ ሁሉ ይሄም ይጎዳቸዋል እንግዲህ የሚል በጣም ከፍተኛ የሆነ በሞራል አላለም በስነ ልቦና ላይ እንዲሁም በሞራል ላይ የተመሰረተ የአስተሳሰብ ፍልስፍና እና ይሄንን ማድረግ ነው እና ዋናው ነገር ምንድነው ዱላ እርምጃ ሲወሰድ አላ መንግስት እንግዲህ የማይፈልገው ነገር ሲደረግ ይቆጣል ተቆጥቶ እርምጃ ይወስዳል ነገር ግን በመንግስት በሚወስደው እርምጃ ሳይደናገጡ ያው ትግሉን በጽናት መቀጠሉ ነው እንግዲህ እሱ ነው ዋናው ነገር እንጂ ያው መንግስት በመንግስት ዱላ ተበሳይቶ እንግዲህ ሀይል እርምጃ ከመውሰድ መቆጠብ ያ ነው ዋናው ስትራቴጂ ማለት ነው ረጅም ነው። ጠንከር እንበል በአንድነት እንጓዝ የአላህን ገመድ አጥብቀን እንያዝ አሚር ያዘዘውን ሁሉንም እንታዘዝ ችግሮች ካሉብን እየተረዳዳን እየተማማርን እንጓዝ ወደፊት ሁሉን ነገር ችለን ስሜታዊ ሳንሆን ክፍፍል ሳንፈቅ ምንታዘዘውን ተግባርን በማክበር በውሳኔ ጸንተን በአንድነት በህብር ጉዞ ረጅም ነው።